الحمد لله رب العالمين والصلاة والسلام على خاتم الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين وعلى التابعين لهم بإحسان إلى يوم الدين وبعد فيا أيها الإخوة والأخوات المستمعون والمستمعات لهذا الدرس المبارك من كتاب بلوغ المرام من أدلة الأحكام يبلغ المرام ደርሳችንን ተከታታይ የሆናችሁ በሙሉ ኢንሻአላህ አላ ሐዲስ ቁጥር 46ኛው ሐዲስ ነሳለን ከቡሉጉል መራም 46ኛው ሐዲስ ያው ያለነው ውዱ ባብ ላይ ነው ባበል ውዱ ላይ ነው ያለነው ንጽህና ሲባል ጧሃራ ሲባል ዋናው ንጽህና ውዱ ነውና ደግሞ ስለ ውዱ እየነገረን ያለው ውዱ ላይ ልናከናውናቸው የሚገቡ ነገሮችን በዝርዝር ያስቀምጥልናል من يقرأ المتن فليتفضل مشكورا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على محمد صلى الله عليه وسلم قال المصنف رحمه الله تعالى وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم لا وضوء لمن لم يذكر اسم الله عليه أخرجه أحمد وأبو داود وابن ماجه بإسناد ضعيف وللترمذي عن سعيد بن زيد وأبي سعيد رضي الله عنهما نحوه قال أحمد لا يثبت فيه شيء لا يثبت طيب جزاك الله خيرا <clears throat> ጥሩ ነው የቀራሽው ዛሬ ሐዲሱ አቢ ሁረይራ ነው وعن ابي هريره ከአቡ ሁረይራ ተዘገበ ይሉናል ሩየ አቢ ሁረይራ አቡ ሁረይራ ስማቸው ሞክሸ ሳይሆኑ አይቀሩም መቼም طيب رضي الله عنه ስራቸውን አላህ ስብሓነሁ ወተዓላ ይውደድላቸውና አነሁ ቃል እርሳቸውም አሉ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የሚቀጥለውን ተናገሩ ይሉናል። ምን ይላሉ? ላ ውዱአ ውዱ የሚባል ነገር ጭራሽ የለም፣ አይቻልም። ሊመን ለም የዝኩር እስመላህ የአላህን ስም ላልጠቀሰና ላላነሳ አለይህ እዛ ውዱእ ላይ ማለት ነው። አለይህ ቢማዕና አለል ውዱእ ውዱእ ላይ ቢስሚላሂ ብሎ ውዱእ ያላደረገ ሰው ጭራሹን ውዱእ የለውም። ውዱእ ከሌለው መስገድም አይችልም ማለት ነው። ይሄ አንዱ ማዕና አንዱ ትርጉም ነው። ሁለተኛው ትርጉም ደግሞ ላ ውዱአ ውዱእ የተሟላ ነው ማለት አይቻልም፣ ጎደሎ ነው የሚሆነው ለማለት ነው። ሊመን ለም የዝኩር ስመላህ የአላህን ስም ላላነሳ ላልጠቀሰ ሰው አለህ ዘውዱ ላይ ይሄ ሁለተኛው ትርጉም ነው። ላ ብዙን ጊዜ አፍራሽ ነች። አፍራሽነቷ ሙሉነትን ነው ወይስ ሙሉ በሙሉ ነው የምታጠፋው የሚል ነገር አለ። አፍራሽነቷ ዋናው አረበኛ ቃል ላይ ላ የሚለውን ጭራሽ የለም ለማለት ነው የሚጠቀሙትና የመጀመሪያውን ተፍሲር ብዙዎች ይደግፋሉ ማለት ነው። እሺ ይሄ የሐዲሱ ትርጉም ነው ይሄ ሐዲስ የተባለው ضعيفም ሶሂሁም ሐዲስ የምንልበት ምክንያት በነብዩ አለይሂ ሰላቱ ወሰላም ስም ከተወራ ሐዲስ ይባላል። ከዛ በኋላ ግን ደረጃውን አይተን ዘጋቢዎችን አይተን ተቀባይነት ሐዲስ ነው ጥሩ ነው የኢኳዝ ወቀጣት ነው ያወራው ብለን እንጥለዋለን እንጂ ሐዲስ የሚለውን ስያሜ እንሰጠዋለን ማለት ነው። ሉጋተ አخرجه አህመድ ኢማሙ አህመድ ዘግበውታል። ዘገቡት ማለት ተቀበሉት ማለት አይደለም። ዘገባው መጥቶላቸዋል ተቀበሉ ዘግቦታል። ወአቡ ዳውድ አቡ ዳውድም ወእብኑ ማጀ እብኑ ማጀም ሶስቱም ማለት ነው ቢኢስናድ የዘገቡት ግን ድክመት ባለበት ዘገባ ነው። ድክመት ባለበት ዘገባ ዘግበውታል አለ። وللترمذي ትርሚዚ የሚለው ሲመጣ ወይ ትርሚዚ በሉ ወይ ቱርሙዚ በሉት وللترمذي ترمذي بذكبوت عن سعيد بن زيد كسعيد بن زيد بامدكس وأبي سعيد أبو سعيد خضر كم يبارك صحابي بمتكس نحوه يهمني مسألة حديث الله لا وضوء لمن لم يذكر اسم الله عليه يمل يهن مسألة حديث ذقبواني وقال احمد امام احمد አሕመድ لا يثبت فيه شيء ሸይኡን በዚህ ዙሪያ ቢስሚላህ ያላለ ሰው ውዶ የለውም በሚለው ዙሪያ ላይ ሶሒህ የሆነ ሐዲስ አይገኝም አሉ። ስለዚህ ዶዒፍ ከሆነ ቢስሚላህ ሳይል ውዶ ቢያደርግ አንድ ሰው ውዶ አይሆንም ለማለት የሚያስችል መረጃ ከሌለ ይበቃል ነው የምንወስደው። طيب አንዳንዶቹ ይህን ሐዲስ በብዙ ቦታ መወራቱን አይተው መዘገቡን አይተው ይሄ ዘገባ ነት ጫፍ ቢኖረው ነው እንጂ ጫፍ በሌለው ነገር ላይ ይሄን ያህል ዘገባ አይመጣም። ዶይፍም ቢሆን አሉ ዶይፎችም ቢሆኑ ዘገባዎች ጫፍ ሳይዝ አልመጣምና ውዱ ላይ ቢስሚላህ መባል አለበት ይላሉ። አዎ አለበት፣ ሁሉም ይስማማሉ። ውዱ ላይ ቢስሚላህ ብሎ መጀመር እንዳለበት ሌሎችም ذي بال ልቅና ክብር ያለው ነገር ሁሉ በቢስሚላህ መጀመር አለበት የሚለውም ሌላ ሙስሊም ሀዲሶች አሉ። እዛም ላይ እንደው ሰነዱ ላይ ችግር ቢኖርም ማለት ነው። እነዛ ሁሉ አጠራቅመ ስናያቸው ለህትጃጅ እንደመረጃ የሚያስችሉ ናቸው ስለዚህ بعض العلماء ከፊል ዑለማዎች ውዱ ላይ ዋጅብ ነው የሚለው ይዘው ሄደዋል ዋጅባት ውዱ ካያችሁ ቀርታችሁ ከሆነ እዛ ቦታ ላይ ቢስሚላህ ማለት ነው ዋጅብ ብለው የሚቆጥሩ አሉ አንበልየው መዛብ ራሱ ማለት ነው አየህ ሌሎቹ ደግሞ ሐዲሱ ደካማ ከሆነና ከጣል ነው ግን ብዛቱን በማየት ምንም አይልም ብለን እንኳን ብናነሳውም ምን እናደርጋለን አሉ ሱና ነው ይወደዳል ቢስሚላህ ብሎ መጀመሩ ይወደዳል እንጂ ከዛ ያለፈ ውዱ የለውም ጭራሽ ብሎ ማፍረስ አንችልም ይላሉ على جال اختلف العلماء في وجوب التسمية عند الوضوء فذهب الإمام أحمد وأتباعه إلى أنها واجبة في طهارة الأحداث كلها ይህን አባባል ያው እነ ቡኻሪም ደገፍ ደገፍ አድርገውታል። አሕሰኑ ሸይ ፊ ሀዘል ባብ ነውና የሚል ነገር አላቸው። እብኑ ሙንዚርም ቢሆኑ ትልቅ ነገር ተናግረዋል። አነ ተስሚያ ቢስሚላህ ብሎ ውዱ ያድርግ የሚለው አባባል ተክተሲቡ ቁወተን አሉ። ኃይል ያገኛል፣ ይጠናከራል በዘገባው ብዛት። እብኑ ከቲርም ይህን ደግፈዋል። ይጠናከራል ሐዲሱ የሚለውን ማለት ነው። ስለዚህ ኢማሙ አህመድ መዝሃብ ላይ ዋጅብ ብለው ሄደዋል ሶስቱ የመዝሃብ ባለቤቶች ሱና ነች ብለዋል፣ ዋጅብ አይደለችም ብለዋል። ኢማሙ አህመድ እንዲሁም በአንድ በኩል ዋጅብ አይደለም የሚል ዘገባም እንዳላቸው ተዘግቧል። ትክክለኛውም ቢስሚላህ ማለት ውዱ ላይ ሸርጥ አይደለም መባሉ ግን ጥሩ ነው የሚለውን እነ ቡተይሚያም ደግፈውት ሂደዋል። ሙሐመድ ባንደባ ያውቋቸዋል እሺ ወደ ወደ የሚቀጥለው ሐዲስ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على عبد عبده رس نبي ورسوله نبينا محمد صلى الله عليه وسلم وعن طلحة بن مسرف عن أبيه عن جده قال رأيت رسول الله صلى الله عليه وسلم يفصل بين المضمضة والاستنشاق أخرجه أبو داود بإسناد ضعيف ضعيف طيب وعن طلحة ابن مصرف طلحة ابن مصرف ከተባለው ሰው ተዘገበ አቢሂ ከአባቱ አባቱ ማለት ነው ሙሰሪፍ ማለት ነው አን ጀዲሂ ከአያቱ ጠቅሶ አያቱ ዝህ አልተጠቀሰም ብቻ ከአያቱ ይዞ እንዳወራ ነው ምን አለ ረዲየላሁ አንሁ አነሁ ቃል ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አይቻለሁ የፍሲሉ ሲነጣጥሉ ሲገነጥሉ በይነል መግመግወቲ በመጉመጥመጥና ወልስቲንሻቂ ባፍንጫዋ በመሳብ ላይ ለእያንዳንዱ ነጥለው ውዶ ሲያደርጉ አይቻለሁ። ለመጉመጥመጥ ራሱ የቻለ ውሃ፣ ለአፍንጫቸው ራሱ የቻለ ውሃ ሲጠቀሙ አይቻለሁ ማለቱ ተዘግቦ ነበር። አቡ ዳውድ ዘግበውታል፣ ግን ቢኢስናድን ضعيفን ደካማ በሆነ ዘገባ ነው በዚህ ዙሪያ የሚወሩ ሐዲሶች ሁሉ ላፍ ለብቻ ላፍንጫ ውሃ ለብቻ ማድረግ አለበት የሚለው ጠቅላላ ደካማ ነው ተቀባይነት የለውም ሶሒሑ ላፍም ላፍንጫም አንድ ላይ ባይሆን አንድ አንድ አንድ ፍኝ ብቻ ሁለት ብቻ ሶስት ብቻ የሚል ነገር ነው ሐዲስ ያለው ሶሒህ ያለው ማለት ነው በአንድ ገርፋ አንድ የበጠለፉት አፍና አፍንጫቸውን በአንድ አድርገው በአንድ ተብቃቅተዋል አንዳንድ ውዱ እንደሚደረገው ማለት ነው። ሌላው ዘገባ ደግሞ በሁለት ተጠቅጥቀዋል የሚል ነገር አለ። ሌላው ሶስት ሲያደርጉ አየን የሚል ነገር አለ። ይህንን ጀምዕ ሲያደርጉት ሀሳቦችን ሲጨምቋቸው ምን አሉ? አንድ ጊዜ አንድ በአንድ ፊት ማለት ነው። ሌላ ጊዜ ደግሞ በሁለት ተጠቀሙ ማለት ነው። በሌላ ጊዜ ደግሞ በሶስት ተጠቀሙ ማለት ነው። ሶስቱም ይቻላል ማለት ነው ነው ይሄን ከማ ሐዲስ ኢብኑ ሐጀር እዚህ ቦታ ላይ አምጥተው መናገራቸው ደካማነቱን ለማስረዳትና ውዱ ስናደርግ አንድ ላይ መጠቀም ያለብን መድመጧና ስንሻቅል አንድ ላይ መጠቀም እንዳለብን ለመግለጽ ነው። የፍሲሉ ፈሰለ የፍሲሉ ፈስለን ነጠለ ይነጥላል መነጠልን ተፍሪቅ ማለት ነው። መለያየት ወይም መገነጣጠል ለየብቻ ማድረግ ማለት ነው። ለመጉመጥመጥ ራሱን የቻለ ለስቲንሻቅ ራሱን የቻለ ውሃ መያዝ ማለት ነው። ይህን ሲያደርጉ አይቻለሁ ነበር ያሉት። ይሄ አይተዋል አድርገዋል ነብዩ ለማለት የሚያስችል አይደለም ዘገባውና ሌላ ሰሂህ የሆነ ሐዲስ ያለው አንድ ላይ ይጠቀሙ ነበር ለመጉመጥመጥና ለስቲንሻቅ አንድ ላይ ውሃ ይዙ ነበር የሚለው ሰሂህ ስላለ እሱን ይዛለን ነው። እንደውም የሚቀጥለው ሐዲስ ያመጣዋል። ቀጥሉ። وعن علي رضي الله عنه في صفة الوضوء ثم تمضمض صلى الله عليه وسلم واستنثر ثلاثة يمضمض وينثر من الكف الذي يأخذ منه الماء أخرجه أبو داود ونسائي والنسائي والنائي طيب كعلي تزجب علي ابن أبي طالب تواكو አራተኛው ኸሊፋ ናቸው ረዲየላሁ ዐንሁ ፊ ሲፈቲል ውዱእ የውዱን አደራረግ በመግለጽ ረገድ ላይ ባሉት የዘገቡትና ያስተላለፉት ሐዲስ ማለት ነው። ያው ረጅም ሐዲስ ነው። እዛን እየተናገሩ እያወሩ እያለ እዛው መካከል ታወሩት መካከል ثم ተመضمضوا አሉ። ከዚያም ተጉመጠመጡ ነብዩ አለይሂ ሰላቱ ወሰላም ወስተንተረ እስትንፋር ማለት ባለፈው ዘርዘር አድርጌ እንዳስረዳሁት ወደ አፍንጫ ውሃ ማስገባትም ይተረጎማል። ዋናው ግን ለማውጣት ነው ብያቸዋለሁ። ስለዚህ ታጉመጠመጡና ወስተንፈረ ካለን በአፍንጫቸው ውሃ አስብተው ነበር አወጡት ማለት ነው። ሰላሳ ሶስት ጊዜ ይጉመጠመጣሉ፣ ያወጡታል፣ ይጉመጠመጣሉ፣ ያወጡታል፣ ይጉመጠመጣሉ፣ ያወጡታል። አብረው ሲሻቁ የሚጠቀሙት ነው። ዩመድቢቱ ወየንፍሩ ከዛም ያወጣል። ሚነል ከፊ ለዚ የእኹዙ ሚንሁ ልማአ ውሃን ከሚይዙበት ውሃ ላይ ነው ይላል። ውሃን ከሚይዙበት መዳፋቸው እንዲህ አንድ ላይ መድመዷና ሲሻቅ አድርገው ሲጠቀሙ አይቻለሁኝ። ሚን ከፊን ዋሂድ ذكر المؤلف في التلخيص روايات المضمضة والاستنثار من كف واحد ማለት ነው አንዷ መዳፍ ላይ ማለት ነው ለእያንዳንዱ ሳይሆን ቅድም ተፍሪቅ ነበር ያለን፣ አሁን ደግሞ ከአንዷ እያለን ነው። እሺ ከፍ ማለት ያው መዳፍ ነው ታውቃላችሁ። መዳፍ ማለት ደግሞ መዳፍ ማለት ከክንዳችን መለያያና ከመዳፋችን መለያ ጀምሮ እስከ ጣት መጨረሻችን ከፍ እንለዋለን። ኩዕ ይሉታል በአረበኛው። ኩዕ የክንዳችን መጨረሻ ወደ መዳፋችን ከመድረሳችን በፊት ማለት ነው። ከዛ ይዞ እስከ ጣቶቹ ጫፍ ድረስ ማለት ነው። እሺ በዛ መዝመዷ ባቸው ውሃን አስገብቶ ማውጣት ነው። ወደ ቀኝ ወደ ግራ ብሎ ተጉምቶ ማውጣት ማለት ነው። ወደ አፍንጫ ውሃን አስገብቶ ማውጣት እስትንፋር ሲጠቀሙ ነበር አሉን። አኽረጀው አቡ ዳውድ ወነሳኢዩ አቡ ዳውድ ነሳኢ ዘግበውታል። ሐዲሱ ሰሂህ ነው። እዚህ ይሄ ሰሂህ የሆነ ሐዲስ ነው። ከአንድ መዳፍ ላይ መጉመጥመጥም ሲሸቅ ማድረግም ተገኝቷል ማለት ነው የሚቀጥለው ተመሳሳይ ናቸው قال عن في صفة في صفة الوضوء ثم أدخل صلى الله عليه وسلم يده فمضمد واستنشق من من كف واحد يفعل ذلك ثلاثة متفق عليه طيب የአብዱላህ ብኑ ዘይድ ሐዲስ ደግሞ አሁንም في صفة الوضوء የውዱን አደራረግ በመግለጽ ረገድ ላይ የተናገረው አለ ምን ይላል ثم أدخل ከዚያም በኋላ አስገቡ ማን ሰለላሁ ዐለይሂ ወሰለም ማለት ነብያችን ማለት ነው ያው ሰለዋት ያወርድባቸው እሳቸውን የግሱ ባለቤት የተግባሩ ባለቤት እሳቸው መሆናቸውን በግልጽ የደሁ እጃቸውን አስገቡ እናም ተመመጦ ተጉመጠመጡ ወይም ባፋቸው ውሃን አስገብተው ወደ ቀይ ጉንጫቸውና ወደ ግራ ጉንጫቸው በማዳረስ ከዚያም መጥፋት ማለት ነው። ወስተንሻ ባፍንጫቸው ውሃንም መጠጡ አለ። ቅድም እስተንተረ ነበር፣ አሁን ደግሞ እስተንሸቀ። ቅድም ማውጣትን ሲገዝ፣ አሁን ደግሞ ማስገባት ሲገዝ፣ ሁለቱም ተገንተዋል ማለት ነው። ሚን ከፊን ዋሂድን ከአንድ መዳፍ ላይ ከአንድ መዳፍ ላይ መጥመጦም እስተንሸቁም አንድ ላይ ማለት ነው። የመጀመሪያውን የጦልሃ ተብኑ ሙሰሪፍን ሐዲስ የሚቃረኑ ናቸው እነዚህ የፈዓሉ ዛሊከ ይህን ያደርጉ ነበረ ሰላሳ ሶስት ጊዜ ከአንድ መዳፋቸው ወዳፋቸው ወዳፍንጫቸው እያደረጉ እያወጡ ሶስት ጊዜ ይጠቀሙ ነበረ ሙተፈቁን አለይ ሐዲሱ ያው ሰሂህ ነው ማለት ነው ነው እዚህ ጋር የጦልሃ ሐዲስ ለመጎመጥመጥ ለራሱ ነው የቻለው ውሃ ለስንሻቅ ራሱን የቻለ መጠቀም እንዳለብን ወይም እንደሚወደድ ያሳይ ነበር ሐዲሱ ضعيف ነው እንጂ ሐዲሱ አሊ ሰሂህ ነው መድመዷና ስንሻቅ በአንድ በጠለፈው በመዳፉ አንድ ባመጣው ውሃ ሶስት ጊዜ ለሁለቱም መጠቀም ማለት ነው ይሄ ኢኮኖሚንም ይጠብቃል ይላል ሙራዓተን ለልእቅቲሳዲ ፊ ማኢል ውዱ ውዱ ውሃ ላይ ውሃ እንዳይባክን ያደርጋል ለእያንዳንዱ ማለት ስድስት ማለት ነው። በአንድ መደብ ሁለቱንም ተጠቀሙ ማለት ሶስት ጊዜ ብቻ ተጠቀሙ ማለት ነው። እንደገና አፍና አፍንጫ ራስ ራስ የቻለ አካል ቢሆንም ሁለቱም ከፊት ጋር ይቆጠራሉ። ሆኖም ደግሞ አፍ ከንፈር ስላለው ያስገባውን ውሃ ከሙስተዕመሉ ጋር እንዳይቀላቀል በከንፈር ማፈን ይቻላልና ቆርጦ መውሰድ ይችላልና ማለት ነው። ምን ችግር የለውም። ሐዲሱ አብዱላህ ብን ዘይድ አሁን የያዝነው ማለት ነው መድመዷ ሲንሻቅ ከአንድ መዳፍ ላይ በሶስት ገረፋት መጠቀም የተወደደ መሆን ያሳያል ማለት ነው ስለዚህ አሕሰኑ ተውጂህ ሊልጀም በይነ ሀዚህ ንሱስ እኒህን ሀዲሶች የአልይንና የአብዱላህ ዘይድን ሐዲስ ለማስማማት ለማስማማት ምንድነው የምናደርገው? የአንዱን ተቀብለን አንዱ መጣል አይደለም። ኢዕማሉሃ ወሐምሉሃ على تعدد الاحوال አንዳንድ ጊዜ በአንድ ብቻ ተጠቅመዋል ማለት ነው እንደ አልይ ሐዲስ ሌላ ጊዜ ደግሞ በአብዱላህ ብን ዘይድ ሐዲስ ተግብረዋል ማለት ነው የተለያየ ተግባር አላቸው ሁሉም ያየውን አወራ ብለን እናስማማዋለን ነው طيب ابن القيم ነብዩ አለይሂ ሰላቱ ወሰላም ይጎጠመጣሉ በአፍንጫቸው ውሃን ይስባሉ አንዳንድ ጊዜ በአንድ ገፋ ብቻ ይጠቀማሉ አንድ በጠለቁት አንዳንድ ጊዜ በሁለት ጥልቂያ ሁለቴ ጠልፎ ባመጡት ማለት ነው አንዳንድ ጊዜ ደግሞ ሶስት ከዚህ በላይ ግን የለም ደግሞ አያይዘው በአንድ መዳፍ ሁለቱን ነው የሚጠቀሙት እንጂ ለያይተው የሚለው የጦልሃን ሐዲስ ጭራሽ ሰሂህነት የለውም ነው طيب تفضلوا رأى النبي صلى الله عليه وسلم رجلا وفي قدمه مثل الظفر لم يصبه الماء فقال أرجع أرجع فأحسن وضوءك أخرجه أبو داود والنسائي طيب وعن أنس كأنس تزجب روي عن أنس بن مالك رضي الله عنه أنه قال على ما لا ተዘግቧል ረአ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አዩ። እዚህ ጋር ያየው ማን ነው? ነብያችን ናቸው። ታይተው ማን ነው? ረጁለን ሰውየን አዩ ነው። ቅድም ላይ ሶሃቦቹ ነብያችን ያዩ መሆናቸውን የዘገቡት፣ አሁን ደግሞ ነብዩ ሰውየን አዩ ነው። የሆነን ሰው ማን ነው? ሰውየው አያስፈልገን፣ ብቻ ረጁል መሆን ወንድ መሆን ብቻ ተገልጿል። ተግባብ ነው የተፈለገው ወፊ ቀደሚሂ እግሩ ላይ ወፊ ቀደሚሂ እዛ ሰውዬ አዩት ሰውዬ ላይ እግሩ ላይ ያው ከቁርጭምጭሚቱ በታች ያለው መቀደም ቀደም የሚባለው ሚስሉ ዙፉሪ ጥፍር የመሰለ ነገር ጥፍር ታውቃላችሁ ጥፍር የመሰለ ነገር ነበረ የሚያብረቀርቅ ነጣ ያለ ማለት ነው ታችን ውሃ አጥበን ውሃ ያልነካት ትንሽ እየሰረዝ ነገር ካለች ጥፍር ነው የምትመስለው እሷን የመሰለች ነገር የምትቀርቅ ነገር አዩ ለሚሲብሁል ማኡ ውሃው ያልደረሰው አካል ማለት ነው። ውሃው ያልደረሰው አካል ያ ደግሞ ስፋቱ እንደው ጥፍር የመሰለች ነገር ነው ማለት ነው። የጣታችን ጥፍር ያው ተጋላሽ ያብረጋል፣ ከስጋችን ለየት ይላል። እሱን አዩ። ፈቃል አሉ ነብዩ አለይሂ ሰላቱ ወሰላም ኢርጅዕ ተመለስ። ኢርጅዕ ነው ምነው ኢ ነው እሺ። ኢርጅዕ ተመለስ። ፈአሕሲን ውዱአከ ውዱህን አስተካክለው አሉት። ውዱ አድርጎ እየገባ ነበር ሰውዬው ወደ መስጊድ። ውዱ አልተካከለም። አስውበው አሳምረው በደንብ አድርገህ ውዱ አድርግ፣ ይሄ ውዱ አይባልም ብለው መልሰውታል። አኽረጀሁ አቡ ዳውድ ወነሳኢ አቡ ዳውድ ወነሳኢ ዘግበውታል። ስለዚህ ምን እያለን ነው? ይሄ ሐዲስ መልእክቱ ምንድነው? ውዱ ስናደርግ መታጠብ ያለባቸው ሰውነቶች ተሟልተው ውሃ መዳረስ አለባቸው። ውዶ ካልተዳረሰ ሰው መታጠብ ያለበት አካል ውሃ ካልደረሰው ውዱአችን ውዱ ሊሆን አይችልም ነው። እዚህ ጋር እንደውም ተመለስና ውዱ አድርግ ያሉት ነው። ሌላ ቦታ ፊ ሰሂህ ቡኻሪ ያለ ሐዲስ ደግሞ አለ። ሁላችንም እናቀው እናስታውሰው። ወይሉን ሊልአዕቃብ እዚህም ሊመጣ ይችላል አላውቅም። ወይሉን ሊልአዕቃቢ ሚነናር አሉ። ወዮለት አሉ። ለማን ሊልአዕቃቢ ለተረከዞች አሉ። ተረከዞች ወዮላቸው ማለት ነው። ሚነናሪ ከእሳት ከእሳት ወዮላቸው አሉ። ተረከዝ ብቻ ነው የሚቀጣው። አብዛሃኝ ውዱ የሚያደርግ ሰው ካያችሁ፣ በተለይ ሸምገል ያለ ሰው ሰውነቱ እንደፈለገ የማይታዘዘው እግሩን ሲያጥብ ተረከዝ አካባቢ ላይ የማይደርሰው ብዙን ጊዜ። ስለዚህ ይሄን አካል መጥራታቸው ትኩረት እንዲደረግበት ተፈልጎ ነው። አንድ ሁለተኛ ተረከዙ አይደለም የተፈለገው ብቻውን አይደለም። አስሐቡል አዕቃብ ነው የተፈለገው። ወይሉ ሊል አዕቃብ ማለት ወይሉ ሊሳሒቢል አቃብ ለተረከዝ ባለቤቶች ወዮላቸው ከእሳት ምን ማለት ነው? ተረከዝ ያለው ሁሉ ይቀጣል እንዳይመስላችሁ። ተረከዝ ኑሮት ውሃ ያላደረሰው አካል ሰው ያ ሰውነት ብቻም ሳይሆን ባለቤቱ ይቀጣል። ተረከዝ የተቀጣ ሰው ሰላም ይሆናል እንዳይመስላችሁ። ሙሉ አካላችን ሙሉ አካላችን ሰላም ካላገኘ ሁሉም ሰላም አያገኝም። ስለዚህ ወዮለት ብለዋል እዚህ ጋር ደግሞ ተመለስ ነው አድርግ ብለውታል ነው የሚለው ሌላ አቃብን ብለውትም ተመልሶ ውዱእ እንዲያደርግም እንዲያስተካክልም አዘውታል ነው አህሲን ሙዶአከ አህሲን ማለት አንድ ነገር አሳምሮ አጅድ ሱንዓሁ አሳምረ ስራው አሳምረ ተግብረው ማለት ነው ፈአቲመ ውዱአከ የሚል ሌላ ቦታ አለ ወአህሲንሁ የሚልም አለ ያው ይተረጉመዋል ማለት ነው ውጁብ ተዕሚም አዕዳኢል ውዱእ የውዱ ቦታ መሟላት መዳረስ እንዳለበት ነው። ትንሽም ነገር ብትቀር ማትታለፍ መሆኗን አፉ ማትባል መሆኗን እሷ ችግር የላት ማትባል መሆኑን ለመጠቆም ነው። ውዷችንን ከማዳረስም በላይ ማሳመር እንዳለብን ነው። በደንብ አድርገን ማሳመርም ተወዳጅ እንደሆነ ያሳየናል። ሌላው አንድ ነጥብ በደንብ አዳምጡ። ውሃ ያልነካው ቦታ ብቻ ሄደህ ለምን አላሉትም። እንደገና ውዶ እንዲያደርግ ለምን አዘዙት? እዚህ ጋር ያኛው ሰውነት እስከሚደርቅ ድረስ ዘግይቷል። መዋላት የለም። አለጣጥቆ ውዶ ማድረግ ነበረበት። እዚህ መካከል ያለው መስሎት ርቆታል። ያኛውን እንደገና እንዲጀምር አዘዙት ማለት እኮ ነው። እንደገና ውዶ እንዲያደርግ ስለዚህ ውጁቡል መዋላት አለጣጥቆ ውዶ ማድረግ አለበት ማንኛውም ሰው ነው። ፊታችንን አጥበን እዚህ መካከል ደግሞ ሄደን ልጃችን አጥበን መተን እንደገና ደግሞ እጃችን አናጥብም ውዶ ላይ ማለት ነው። በተከታታይ ውዱ ማድረግ አለብን። መካከል ካቋረጥ ነው እንደገና መጀመር አለበት ማለት ነው። እሺ ሌላው ተዓዩኑል ማይ ፊል ውዱእ ውዶ ላይ ውሃ የግድ ነው በውሃን ውዱ መደረግ ያለበት ፈላ የቁሙ ገይሩ መቃመሁ ምራቅህን አስነካት አላልትም ያችን ውሃ ያልነካትን ቦታ በምራቁ ቢያረጥባት ይችላል እንዴ ምራቅ ጧራ ነው አላሉትም ሂድ እንደገና ማለታቸው አሳምር ማለት በውሃ ነው ማጠብ ያለብህ ሌላ ነገር አይሸፍነውም ይሄንን ማለታቸው ነው طيب ራሱ ሌላውን ሰውነቱን ያጠበበት እርጥበትም ሊኖር ይችል ነበረ እዛው ሄዶ እንደገና እንዲያጥብ ማዛቸው ያን ነገር ለማዳረስ ውሃ ነው የሚፈለገው ማለትንም ያሳያል ነው ሌላ አንድ ሰው ተሳስቶ ስናየው ሶላት ላይም ሆነ ውዱ ላይም ሆነ ማንኛውም ኢስላም ከሚያዛቸው ኢባዳዎች ላይ ተሳስቶ ስናየው ዝም ብለን ማየት የለብንም። ስንት ሰዎች ሶላት ሲሰግዱ፣ ሩኩ ሲያደርጉ፣ ሱጁድ ሲያደርጉ እግራቸው እያነሱ የሚያበላሹ ስንት ያጋጥመናል። አንናገርም እኮ ምን አገባኝ ነገር ነው። ነብዩ አለይሂ ሰላቱ ወሰላም ግን ላ አይተው ዝም ካሉ ታጽናት ነበረ። ስለዚህ ያየን ሰዎች በምንችለው መጠን ማስተማርና ማስታወስ ይጠበቅብናል። ሰው ፊት ማዋረድ ወይም ደግሞ የበላይነትን በማሳየት ሳይሆን በተረጋጋና ሰውየው በሚቀበለው መልኩ ማቅረብ አለብን። እንደገና ስህተት ላይ የወደቅን ሰዎች ደግሞ ሰው ሲያስታውሰን ሹክረን ብለን አመስግነን ነው መቀበል ያለብን እንጂ ምን አገባህ ዞር በሌላ ስገድ አይደለም። እሺ ሌላው ተሕሪኩል ኻተም ወሳዓቲ ፊል የድ ይላል። እንግዲህ ሴቶች እዚህ ጋር ወርቆች ይኖሯቸዋል፣ ጌጦች ይኖሯቸዋል ልጆቻችሁ ላይ አንዳንድ ወንዶችም ይኖራቸዋል የተወሰነ ነገር። ያው ሰዓት መቼም ሁሉም ያለው ይመስለኛል። የኔ ቢጤ ካልሆነ በቀር ሰዓት የማይጠቀም ስለዚህ ቅጭን አንቀሳቅሳችሁ ውሃ እንዲደርሰው አድርጉ በሰሩ ማለት ነው። ውሃ እንዲደርሰው አድርጉ። ጠቅላላ እጀ ውዶ ቦታ ላይ የሚታጠቡ ሰውነት ላይ ውሃን የሚከለክል ነገር በተለይ ጥፍር ቀለም ጥፍር ቀለሞች በተለይ ጭራሽ ይከለክላሉ። እንደዚህ ቅርፍት ያላቸው ነገር ማለት ነው። ሒና ነገር ሆነ ግን ካለሩን የሚቀይረው እንጂ ውሃ ወደ ሰውነታችን ከመድረስ አይከለክልም፣ ችግር የለው። ሒና የምትቀቡ የምትዋቡ ካላችሁ እሱ ችግር የለው። ጥፍር ቀለም ግን የአውሮፓን ምዕራፍ የያዛችሁ ሱና ነው የያዛችሁ ወይ ውዱ አድርጋችሁ ሌላኛ ውዱ እስከምታደርጉ መጠቀም ያለባችሁ አንድ ወይ ደግሞ የሚቀረፈት ቅርፈት ያለው ነገር ነው እየተናገርኩ ያለሁት እንደዛ ከሆነ እሱን ነው ውዱ ማድረግ ያለባችሁ ነው አላያ ጅምሁር ዑለማ የውዶ ቦታዎችን ማዳረስ ዋጅብ ነው ለምን መረጃችን ዋጅብ ለመሆኑ ወይሉ ሌላ አቃቢ ሚነናር የሚለው ፊ ሰሒሐይን ያለ ቡኻሪና ሙስሊም የዘገቡት ሐዲስ ነውና ነው ሌላው አንዳንድ በአቡ ሐኒፋ ዙሪያ የሚወራ ወሬ ያለ በሐነፍያው መዝሐብ እንበል የአንድ አካላችን አንድ አራተኛው ውሃ ባይነካው ችግር የለም ብለዋል የሚባል ወሬ አለ። ወሬ ነው ዝም ብሎ ብለዋል የሚባል ነገር ነው። ሷሂሁ ግን ማዳረስ አለበት ነው። አንድ አራተኛውም ቢሆን ከዛ የሚያነሰም ቢሆን ውሃ ያልነካው አያስኬደንም ወይሉ ሌላ አቃቢ የሚለው ሐዲስ ምንም ማያጠራጥር ዛቻና ነው። ቀጥሉ بسم الله والصلاة والسلام على رسول الله صلى الله عليه وسلم آه، وعن أنس رضي الله عنه قال كان رسول الله صلى الله عليه وسلم يتوضأ بالمد ويغتسل بالصاع إلى خمسة أمداد متفق عليه إلى خمسة أمداد خمسة لأطراف طيب وعن أنس ከአነስ ተዘገበ ረዲየላሁ አንህ ስራውን ከሱ አላህ ይውደድለትና ቃለ በመጣ ቁጥር ምን ጊዜም አነሁ ቃለ ነው የምንለው። እርሱ አለ ማለት ነው። ማያያዣ እንደዛ ነው። በጽሁፍ ባይጻፍም በሐሳብ አነሁ ቃለ ነው። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ። ካነ የሚለው አባባል ለብዙ ጊዜ የተጠቀሙ ሲሆን ነው ይላሉ። አንድ ጊዜ ተጠቀሙት አይደለም ብዙ ጊዜ ተጠቀሙት የነበረን ነገር ካነ ነበረ እከሌ እኮ እንደዚህ ያደርግ ነበረ ከተባለ የአንድ ቀን ብቻ አይደለም ለምሳሌ የከሌ ምግብ እንደዚህ ነበር የከሌ ልብስ እንደዚህ ነበር ከተባለ ብዙ ጊዜ የሚለብሰው ማለት ነው አለዛ የአንድ ቀን ድርጊት ከሆነ እከሌ እኮ እንደዚህ አድርጎ ያውቃል ነው እንጂ ነበር አንልም እሺ ካነ ረሱሉላህ የተወደው ቢልሙዲ ሙዲ ማለት ሁለት እጆቻችንን አንድ ላይ አያይዘን በፍኛችን የምንይዘው ነገር ያ ሙድ ይባላል ለውዶ አንድ ሙድ ይበቃቸው ነበረ። ማን አሽረፉል ኸልቂ ሰለላሁ ዐለይሂ ወሰለም በሁለት መዳፋቸው እጃቸውን ዘርግተው የሚይዙት ውሃ ለውዶ ይበቃቸው ነበረ። ወየግተሲሉ ይታጠቡ ነበር ቢሳዕ በአንድ ሰዓ ሶስት ሊትር ነው አንድ ሊትር ሶስት ኪሎ ስንት ሊትር ነው? ሰዓ ማለት ሰዓው ነቢይ ያው ከሁለት ተኩል እስከ ሶስት ተኩል ነው የሚሉት እስከ ሶስት ነው የሚሉት ሶስት ማለት ያው ሶስት ሌትር ነው ለገላ የሚበቃው ነው ይሄ እንግዲህ እዚህ ጋር ምን ያክል ውሃ ላይ አጠቃቀማቸው ምን ያክል በጣም ተብዚር ብክነት የሚለው ነው የውሃን ብክነት እንዴት እንደሚቆጣጠሩና እንዴት እስላም እንዳስተማረን ነው አሁን ሙስሊሙ ሀገር ላይ የውሃን አጠቃቀም ብታው በጣም የሚያሳዝን ነው በጣም ከምንም በላይ ለውዱ የሚባክን ውሃ ለአምስት ሰው ገራ ይበቃል። إن ወላ ተስሪፉ إنه ላ يحب المصرفين ነው ወይን ኩንተ ፊ ነህሪን ጃር ይላሉ። የሚጓዝ ውሃ ጣና ላይ እንኳ ብትሆን ውሃን አታባክን። نعمة من الله የአላህ ጸጋ ደግሞ በአግባብ ነው መጠቀም ያለብን። ስለዚህ ይሄን ያህል በጣም ዝቅ ብለው አሳንሰው ዶ ማድረግን ያስተማሩት ነብዩ አለይሂ ሰላቱ ወሰላም ትልቅ መልእክት አለው። እንደው ብንጨምር እንኳ በመጠኑ እስቲ እንደው ይቅርና ሷዕ ለውዱ ሷዕ እንጠቀም ለእንትን ደግሞ ለገላ ደግሞ ሷዕ አይን እንደው ስድስት ሊትር ውሃ ይበቃናል አንዳንዶች እንዴት ይሄ ይበቃል አንድ ሙድ ለውዱ እንዴት ይበቃል አንድ ቁና ወይም ደግሞ አንድ ሶስት ይሄ ሶስት ሊትር እንዴት ለገላ ይበቃል ያሉ ነበሩ ላኪን መልሱን እዛው ሰሃቦች ነው መልሰው አማ የክፊክ ማ ከፈል ነብይ ሰለላሁ ዐለይሂ ወሰለም ለነብያችን የበቃው እንዴት አይበቃህም ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸው ማሻአላህ ነበር ትልቅ ጸጉር ነበራቸው አካላቸውም አጭርም አይደሉም በጣም ረጅም ጀጉራላም አይደሉም መጠነኛ ናቸው ትከሻቸው ሰፋ ያለ ተብሏል እሳቸው ቀጫጫ ናቸው አንቺ እንዳትሉ እንኳን ማለት ነው ስለዚህ ለእሳቸው ይበቃል አንተ የማይበቃል ለምንድን ነው የሚል ነገር ነው ያለው አላየሃል ሷዕ ማለት አራት አራት ሙድ ነው ሷዕ ማለት አራት ሙድ ሲሆን إلى خمسة أمداد ነው ሐዲስ ያለው እስከ አምስት ነው ግፋ ካለ ጨመር ሲያደርጉ አምስት ሙድ ማለት ከአንድ ሷዕም ከፍ ያለት ምስጨርም ያደርጉ ነበር ማለት ነው እንዳስፈላጊነቱ ጸጉራቸው ባደገበት ሰዓት ሊሆን ይችላል። ለምሳሌ ሐዲሱ ሙተፈቁን አለይህ ነው። ሷዕ ማለት ሷዕ ማለት ምን ማለት ነው? ሚክያሉን ማዕሩፍ የታወቀ መስፈሪያ ነው። እዚህ ቦታ ግን የተፈለገው ሷዑ ነበዊ አሷዑ ነበዊ የሚባለው ነው። አሁን ሲመዘን አራት ከሰማንያ ሚስቃል ይመጣል ይላል። በእህል ሲመዝኑት ማለት ነው። በእህል ሲመዘን ወደ 480 ሚስካል ይመጣል ይላሉ من البر الجيد ከሆነ ወቢል ወቢሊትሪ 3 ሊትራት እያሉ ነው ሸህ ወሳ በሊትር ከወሰነው ግን ያው 3 ሊትር ብለን እንወስደው የምንወስደው ሙድ ማለት የአንድ ሰው እፍኝ ነው የአንድ ሰው እፍኝ ማለት ነው ብለዋል ሙድ أمداد እኮ አንዱ ሙድ አንድ ፍሪ ሲሆን አንዱ ሷ አራት ሙድ ይሆናል ነው ግን እስከ አምስት የሚያድጉበት ጊዜ አለ ማለት ሷው አምስት ነው ማለት ሳይሆን ከሷ በላይ የሚጨምሩ ነበር ለማለት ነው 50 አምዳድ ያለው እዚህ ጋር አሁንም ቢሆን كان يغتسل بالساعي الى 5 امداد يعني من الساعي الى الساعي والربع 3 ሊትር እስከ 3 ሊትር ከሩብ ማለት ነው مع وفي شعره صلى الله عليه وسلم የነቢያችን ጸጉር ከመከማቸትና ከመብዛቱ ጋር ሌላው ፈዲለቱ አልእቅቲሳር في ماء الوضوء وفي غيره ውዱእ ላይ ውዱእ ላይም ሆነ ሌላ ቦታ ላይ ውሃን በመጠቀሙ ረገድ ላይ እቅቲሳር መካከለኛ መሆን እንዳለብን ነው። وأن الإسراف فيه ليس من هدي النبي صلى الله عليه وسلم وأن ما باكن የነብዩ አለይሂ ሰላቱ ወሰላም ተግባር መመሪያ እንዳላደለ ልናውቅና ልንገነዘብ ይገባል ይላሉ ቀጥሉ السلام عليكم ورحمة الله وبركاته وعن عمر رضي الله عنه وعن عمر رضي الله عنه قال قال رسول الله صلى الله عليه وسلم ما منكم من أحد يتوضأ فيسبغ الوضوء ثم يقول أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله إلا فتحت له أبواب الجنة أخرجه مسلم والترمذي زاد اللهم اجعلني من المتطهرين واجعلني من العيد اللهم اجعلني من التوابين واجعلني من المتطهرين أيوة ماشي أمسى ولا تنيا حديث لنا وعن عمر وعن عمر كعمر تزجب عمر بن الخطاب رضي الله عنه أمير المؤمنين خليفة خليفة رسول الله صلى الله عليه وسلم የነብያችን የትካቸው ትክ ማለትም የአቡበክር ቀጣይ ማለት ነው አሚሩ ሙእሚን በመባል ይታወቃሉ ዑመር ስራቸውን አላህ ይውደላቸውና የሚቀጥለውን ይሉናል። ምን አሉ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የሚቀጥለው ሲናገሩ ሰምቻለሁ ይላሉ። ምንድነው? ማሚንኩም ማሚንኩም ከእናንተ ውስጥ የለም ሚን አሐድን ማለት አንድም የለም የተወዷ ውዶ የሚያደርግ ፈዩስቢቁል ውዱአ ውዶውን ደግሞ በጣም የሚያሳምር ይስባቅ ማለት ሶስት ትርጉም ሰጥቻችኋለሁ ባለፈው አንዱ ታዕሚም ነው ብያችኋለሁ ማዳረስ ነው ሁለተኛው ሶስት ሶስቱን ማድረግ ነው ብያችኋለሁ ሁለተኛው ትርጉም ሶስተኛው ደግሞ አልውዱ አለል መካሪህ ውሃ መንካት በሚፈራበት በሚቀዛቀዝበት ሰዓት ጨክኖ ውዶ ማድረግ ይስባግ ይባላል ለማንኛውም አሁን ዝም ማዳረስ የሚለው ነው የምንወስደው ፈይስቢቁል ውዱ አማ ውዱ በደንብ አዳርሶ ውዱ የሚያደርግ አይኖርም ከውስጣችሁ ከዚያም በኋላ ከውዱ በኋላ ثم يقول ከዚያም የሚል أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله የሚለውን የሚቀራ አይኖርም ኢላ ፉት ለሁ ለእርሱ የተከፈተች ደጅ ካልሆነ በቀር አባቡል ጀነቲ አሰማንየቱ ስምንቱም የጀነት በሮች የጀነት በር ስንት ነው አጠቃላይ አሁን ያለው ስምንት ነው እዚህ ያለው ግን ግን አጠቃላይ የጀነት በር ስንት ነው አረ ስድስት እሺ ሌላስ ስድስት ስምንት እያሉ ነው ስድስት ከሆነ የጀነት በር አጠቃላይ አሁን ስምንት ተከፈተ እያለን ነው ሁለቱን ከየት አመጣው طيب የጀሃነምስ የጀሃነም በር ስንት ነው እሺ ስለዚህ የጀነቱ ለሚሰፋ ወደ ጀነት ለመግባት ሰፋ ብሎልናል እንጠናከር ሁላችንም የጀነት በር ስምንት ናቸው የጀሃነም ሰባት ናቸው ስለዚህ ውዱእ አድርጎ ይሄንን ዱዓ ይሄንን ዚክር የሚያደርግ አይኖርም አላህ Subhanahu Wa Ta'ala ስምንቱንም የጀነት በሮች ከፍቶ ግባ የሚባል ቢሆን እንጂ የድኹሉ ምን ያያሻ ነው ሰውየው አንድ አካል ነው ያለው በአንዱ በር ከገባ ሌላው በር ያግደታል የስምንት በር መከፈት ምንድነው ጥቅሙ አንድ መስጊድ አራት በር አለው ተከፈተ አራቱን በር ለአንድ ሰው ተብሎ ጥቅሙ ምንድን ነው? ምርጫ በፈለገው መርጠህ ግባ መባሉ መቼም በሁሉም መግባት አይችልም። አቡ በክር ጠይቀው ነበረ። እንደው በሁሉም የሚጠራ ሰው አለ ወይ ግን ለመሆኑ ያ ረሱላህ ስላቸው፣ አዎ አንተ ከነዛ በሁሉም ከሚጠሩት ነህ ብለን ተስፋ እናደርጋለን ብለውታል። ይሄ ክብር ነው። በፈለከው ግባ ሲባል አንድ ሰው የሚገባው በአንዱ በር የታወቀ ነው። ከአንድ በር በላይ ባለ የሚገባ የለም። ነገር ግን በሁሉም የመግባት እድል ይሰጠዋል ማለት ነው። ከዛ መካከል መርጦ በፈለገው ይሄድ፣ በሶላቱ ይሄድ፣ በጾሙ በር ይግባ፣ በሶሪቃው በር የራሱ ጉዳይ። ስለዚህ ይህንን ዚክር እንደቀላል እንዳናየው ትልቅ ነገር ነው የተነገረን። ውዱ አድርገን ይህን ዱዓ የምንቀራው ስንቶቻችን ነን? እንደው ምንቀራ ምንቀራ አለ ነው እንኳ ስንቶቻችን ነን? ዜሮ ላይ እንዲያንቆም ዜሮ ዜሮ ሰው አለ። እኔ አንዱ ነኝ ከዚህ መካከል። ስለዚህ ውዱ ላይ ከጨረስን በኋላ ይሄንን ዱዓ አጥብቀን እንያዝ፣ ላላወቁትም እናሳውቅ። ሐዲሱ ፊ ሰሒህ ሙስሊም ያለ ሐዲስ ነው። ቴርሚዝም ዘግበውታል። ወዛድ ኢማሙ ተርሚዚ ጨምረዋል ዘገባው ላይ ምን የሚል አላሁመ ጃአልኒ አንተ ጌታዬ አድርገኝ ሚነ ተዋቢን ከስህተት ወደ ቀጥታው መንገድ ከሚመለሱት ተዋቢን ማለት የንስህና ንስሐ የሚያደርጉ ማለት ነው። ወደ ጌታቸው የሚመለሱ ማለት ነው። ካጠፉ ጥፋት ተሎ ብለው ተጸጽተው አሁንም አቁመው ወደፊትም ወደ ዘርግ ላይገቡ ወስነው የሚመጡ ሰዎች ተዋቢን ይባላሉ። ወጅዓልኒ አድርገኝ ሚነል ሙተጠሂሪን ከሚጸዳዱ ሰዎች ከሚጸዳዱት አድርገኝ የሚለውንም አብሮ ጨምሮ የቀራ ሰው የጀነት ስምንቱን ከፍቶለት በፈለከው ግባ ይባላል የሚል ዘገባ ነው የዘገቡልን። ትልቅ ነገር ነው። አንዳንድ ጊዜ ግን ልናውቅ የሚገባው ይሄን የቀራ ሰው እንዲህ ያለ ያገኛል፣ እንዲህ ያለ ያሰራ ሰው እንዲህ ያለ ያገኛል የሚባለው ቦታ ላይ የሚሸወኑ ሰዎች አሉ። ሌላውን እስላም ያዘውን ነገር ሁሉ ጥለው በቃ በፈለኩ ጀነት ግባ የሚባል ከሆነ ይችን ብቻ ይዤ ይጓዛል የሚሰው አለ። ይሄ የዋህ ነው የሚባለው። ይሄ የዋህ ነው የሚባለው። ምክንያቱም ዛሬ እንዲህ ያለ ዕቃ የሸጠ ሰው እንዲህ ያለ ዕቃ ያለው ሰው ያተርፋል ቢባል ይሄ ካተረፈ ሌላው ንብረት ልጣለው አይባልም እኮ መጨመር ነው አይደለ? ሌላውን ገንዘብ ጠብቆ ይዞ ደግሞ ማትረፍ የሚፈለገው። ስለዚህ ይሄን ድል ሊቃወም ይሄን ድል ሊያጠፋብን የሚችሉ ደግሞ ሽርክ አለ፣ ቢዲያ አለ፣ ስንት ነገር አለ፣ ኩፍር አለ። እነዚያን ነገሮች መቃወም አለብን እነዚያን ነገር ተጠንቅቆ ተጨማሪ ይህን ዱዓ የቀራ ሰው በፈለከው ጀነት በር ግባ ይባላል ማለት እንጂ ሌላ አያስፈልገውም ማለት አድርጎ የሚረዳ ሰው አረዳዱ ቀዝቀዝ ያለ ነው እንላለን طيب هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين ይሄ ሐዲስ ያው ብዙ ነገር መጠቀም እንችላለን ከዚህ ሐዲስ ዑለሞችን ብዙ ጽፈዋል ዙሮ ዙሮ ግን ዋናው ፍሬ ሐሳብ ተግባር ላይ ማዋል ነው የተውበት ጉዳይ ይነሳ እዚህ ቦታ ላይ ምን ተዋቢን ሲል ያ አዩሃ ለና መቱቡ ኢለላህ ተውበት ነሱ የሚለው የቁርአን አንቀጾች ለተውበት ደግሞ የሚያስፈልጉ መስፈርቶች አራት አምስት ስድስት የሚባሉ ነገሮች አሉ እነዛን አሟልቶ ማለት ነው طيب ከተዋቦቹ አድርገኝ ማለት ማንኛውም ሰው ወንጀል ሰርቶ ተውበት ካደረገ አላህ ይቀበለዋል ከሽርክ ሳይቀር ከኩፍር ሳይቀር ተውበት ካደረገ ሰውየው ተቀባይት አለው። ቶብቱ ተመለሱ ግን ይላል አላህ ሱብሃነሁ ወተዓላ። እኔ ራሴ ተውበታችሁን እቀበላችኋለሁ ወአነ ተዋቡ ረሂም ነው የሚለው አላህ። ኢነላህ ይሁቡ ተዋቢን ነው ለምን አጠፋ ዞር በል አይደለም። ኢነላህ ይሁቡ ተዋቢን ወይሁቡ ሙተጠሂሪን ነው። እንደውም እኒህን ስራ የሚሰሩ ሰዎችን አላህ ይወዳቸዋል። አጥፍተው ተውበት የሚያደርጉን ሰዎች አላህ የሚወድ መሆኑን ነው የሚገልጸው። ለውለም ቱዝኒቡ እንደውም ሌላ አንድ ሐዲስ አለ ወንጀል እኮ ባሰሩ እናንተ ሰባት አደረጉ ወንጀል ሰርተው ተውበት የሚያደርጉ ሰዎች አመጣ ነበር የሚል አለ ለምን አላህ ተዋብ የሚስም አለው አተዋብ አልገፉር መሐሪ የሚል ስም አለው አይደለ ይሄ ስያሜ በተግባር መገኘት አለበት ላዚም ነው ላዚም ነው መገኘት ስላለበት ነው ይህን አደርግ ነበረ ይሄም ማለት ግን ወንጀል ስሩ እንዳይመስላችሁ ከስህተት መውደቃቸው አይቀርም። ተውበት አድርጉ። ያን ጊዜ ደግሞ አላህ ገፉር ነውና ተዋብ ነውና ተውበታችን ይቀበላችኋል ማለት ነው። ጥያቄ ካለ